الضاء والفاء وبسكون الفاء ظفر ظفر كل ذي ظفر يتفرس بالبيت من البهائم والطير እንስሳዎችም የከብት የዳልጋ ከብቶችም በራሪዎችንም ከልኢቢሊ ግመል ወነዓሚ ሰጎን ወልኢወዚ ወልበጢ وقوله تعالى ومن البقر كخبتوچم ارم አድርገናል والغنم كفيلوچم حرمنا عليهم በእነሱ ላይ እርም አድርገናል شحومهما ሻማቸውን ስቡን ጮማውን شحوم البقر وشحوم الغنم በእነሱ ላይ እርም ተደርጓል አይበሉትም ክልክል ነው እንዳይበሉ إلا ما حملت ظهورهما ጀርባቸው የተሸከመው ሲቀር አው الحوايا ወይም እነዚህ ስስ የሆኑ ነገሮች እነ ጣፊያዎች حوية هو ما تحوى من البطن فاجتمع واستدار وهي بنات اللبن يبالا وهي المباعر وتسمى المرابد وفيها الأمعاء قالوا معنى الكلام ومن البقر والغنم حرمنا عليهم شحومهما إلا ما حملت ظهورهما أو ما حملت الحوايا እነዚህ ሌሎች ጋር ተለጥፈው የሚመጡ ጮማዎች አልፈው አልፈው የሚከተሏቸው እንደነ አንጀት እነነ ጨጓራ ምናምን ላይ ያሉ ሲቀሩ እነዚህማ እርም አልሆኑም እሱ ላይ ያለው ጮማ አልተከለከለም ለማለት ነው አው መክተለጠ ቢዐዝሚን ወይም ከአጥንት ጋራ ተደባልቆ ያለ ሸሕም ሲቀር እሱማ አልተከለከለም ذلك جزيناهم ببغيهم ድንበር በማለፋቸው ምክንያት በጥፋታቸው ምክንያት ነው ይሄንን መከልከል የተከፈላቸው የተከለከሉበት ምክንያት ቢበግይህም በማመጻቸው ነው በግይ ማለት ظلم ህግ በመጣስ አይ هذا التضييق ይህ ማጣበብና ይሄ ህግ ማውጣት በእነሱ ላይ ይህንን መከልከል የመጣው إنما فعلناه بهم وألزمناهم به مجازاة على بغيهم ومخالفتهم أوامرنا የእኛን ትእዛዞች ባለማክበራቸው የተነሳ የተደነገገባቸው ህግ ነው ይሄ ይላል فبظلم من الذين هادوا حرمنا عليهم طيبات أحلت لهم وبصدهم عن سبيل الله كثيرا አይሁዶች በሰሩት ግፍና የአላህን ዲን ሰዎች እንዳይከተሉ እንቅፋት በመሆናቸው የተነሳ حرمنا عليهم طيبات أحلت لهم ለነሱ ሐላል የነበሩ ነገሮችን ሐራም አድርገንባቸዋል ይላል አላህ በሱረቱ ኒሳ መቶ ስልሳኛው ላይ ቃለ አብዱላህ ወኢና ለሳዲቁን እኛ ይህም በማድረጋችን ስታውያን ነን ትክክለኞች ነን እውነተኞች ነን ተገቢውን ነው የሰጠናቸው ለሳዲቁነ ፊ ጀዛኢና ለሁም ሃዛ ይህንን ክፍያ በመክፈላችን ተገቢውን ነው የሰጠናቸው ይላል عبد الله بن عباس من إلالو عمر بن الخطاب رضي الله تعالى عنه أن سمرة باع خمرا سمرة مبالسو خمر شتال واتشو فقال قاتل الله سمرة سمران الله يطفو ألم يعلم أن رسول الله صلى الله عليه وسلم قال نبي دين دالو على السمام منه لعن الله اليهود يهود وجنا الله لعنة يورد باتشو حرمت عليهم الشحوم ጮማ ሐራም ሲደረግባቸው ሻማ ሐራም ሲደረግባቸው ፈጀመሉሃ ፈባዑሃ አቀለጡትና በእንጨት ላይ ወይ በሆነ ነገር ላይ እንትን ብለው ቀብተው ሻማ የሚነደድ አድርገው ሸጡት فأكلوا ثمنها جابر بن عبد الله رضي الله تعالى عنه يقول سمعت رسول الله صلى الله عليه وسلم يقول عام الفتح مكان يتقطع الطرولة نبي صلى الله عليه وسلم اندي سيلو سمتشالو على إن الله ورسوله حرم بيع الخمر والميتة والخنزير والأصنام الله إنا ملكتنياو وخمر المشات خنزير መሸጥ خنزيرን انا تابوتن ታቦትን كالكلوال ارم እርም اللهم ملك መለክተኛው فقيل يا رسول الله يا الله ملك هوي أرأيت شحوم الميتة بكتان شاماون وسدن بنتكم البتت فإنها يدهن بها الجلود ودعي اللفة بتال وتطلع بها السفن የመርከብ እንጨቶች ይወለወሉበታል ወየስተስቢሑ ቢሃ ናስ ሰዎች እንደመብራትነትም መብራትነትም ያገለግላቸዋልና በክቷን ዝም ብለን ከምንጥል መሃል ላይ ጮማዋን አውጥተን ለዚህ ብንጠቀምስ አሉና ጠየቋቸው ፈቃለ ላ በፍጹም አይሆንም አሉ ሁወ ሐራም ሐራም ነው አሉ ثم قال رسول الله صلى الله عليه وسلم ከዚያ ነቢይ የሚከተለውን አዋጅ አወጁ قاتل الله اليهود يهودين الله ያጥፋቸው አሉ إن الله لما حرم عليهم شحومها جملوه ثم باعوه وأكلوا ثمنه ጮማውን እንዳትጠቀሙ ሲላቸው من البقر والغنم شحومهما إلا ما حرم إلا ما حمل ظهورهما أو ظهورهما أو الحوايا أو ما اختلط بعظم ثم باعوه كجاشتنا تمجبوا تعالوا إلى فإن كذبوك ቢያስተባብሉህ አለ ማንን ነው መልእክተኛችን መሐመድ ሆይ ቢያስተባብሉህ አንቀበልህም ቢሉ አስተምሮትህ ውሸት ነው ሐሰት ነው ቢሉ ፈቁል በላቸው ረቡኩም ጌታችሁ ዙ ረሕመትን ዋሲዓ የሰፊ ርህራሄ ባለቤት ስለሆነ ወላ ዩረዱ በእሱሁ አን ልቀውም ልሙጅሪሚን ታዲያ የእሱ ቅጣት ከአመፀኛ ሰዎች ፈጽሞ አይመለስምና አዛኝም ቢሆን የቀጣችሁ ለሲብላኝ እንጂ ጌታችሁ ረህመተ ሰፊ ስለሆነ ሊምራችሁ ይችላልና ተውበት አድርጉ ማለት ነው ፈኢን ከዘቡከ ያ ሙሐመድ مخالفوك من المشركين واليهود ومن شابههم فقل بلاتشو ربكم فقل ربكم ذو رحمة واسعة كلا بل ران كلا بل ران سكتا فلان له بجا ولا يرد بأسه عن القوم المجرمين ترهيب لهم من مخالفه من مخالفتهم الرسول خاتم النبيين وكثيرا ما يقرن الله تعالى በይነ ተርሂብ ወተርሂብ ፊል ቁርአን በቁርአን ላይ አንዳንድ ጊዜ በተለያዩ አያዎች አንዳንድ ጊዜ ግን ደግሞ በአንድ አያ ላይ ማስፈራሪያውንም ማግባቢያውንም አንድ ላይ ያመጣል ለምሳሌ አይታችሁ ከሆነ ፈኢን ከዘቡክ ፈቁል ረቡኩም ዙ ረሕመትን ዋሲዓ ይሄ ማግባቢያ ነው ቢያስተባብሉሁም አላህ ረሕመቱ ሰፊ ስለሆነ ከቶበቱ ይመለሰ ይቀበላቸዋል يسمعتوال مالتنا وعدل كذا قتلوس ولا يرد بأسه عن القوم المجرمين دوما السراريانو عنده بعمل كتلات دمو مجرموتن كتعلو كعلم يملسو يلم بل إلى بوتا إن ربك سريع العقاب وإنه لغفور رحيم يا واندلة إن ربك سريع العقاب يعني تجيتا كتعطو فتعنو بلو ወኢነሁ ለገፉሩ ረሒም ሌላ ቦታ ላይ ነቢ ዒባዲ አኒ አነ الغفور الرحيم وأن عذابي هو العذاب الأليم نبي عبادي ليلة وتالي وإن ربك سورة الرعد لي وإن ربك لذو مغفرة للناس على ظلمهم ያንተ ጌታ ሰዎችህ በጥፋታቸው ሊምራቸው የሚችል ጌታ ነው ወኢነ ረበከ ለሸዲዱ ልዕቃብ ያንተ ጌታ ቅጣተ ብርቱ ነው غافر الذنب وقابل التوب شديد العقاب غافر الذنب ترغيب نو غافر الذنب كذا قابل التوب شديد العقاب قل ما أسرار يعني إن بطش ربك لشديد إنه هو يبدئ ويعيد وهو الغفور الودود وهو الغفور الودود ስለዚህ የአይሁዶች ማስተባበል አንተን በፍጹም ሊያስቀይምህ አያስፈልግም ለማለት ነው ሰየቁሉ الذين أشركوا እኛ በጌታቸው ያጋሩ ሰዎች ማለታቸው አይቀሬ ነው ይላሉ ለው ሻአ አላህ አላህ ቢፈልግ ኑሮ ማ አሽረክና እኛ እናጋራም ነበር አላህ ሽቶብን ነው ያጋራነ ይሏችኋ ይላሉ ወላ አባኡና አባቶቻችንም አያጋሩም ነበር ወላ ሐረምና ምን ሸይ ይሄ በላያችን ላይ ይሄ ሐራም ነው ይሄ ምናምን ነው የምንለውንም አንናገርም ነበር ከዛሊከ ከዘበ الذين من قبلهم ከነሱ በፊት የነበሩ ሰዎችም ልክ እንደዚሁ አስተባብለዋል حتى ذاقوا بأسنا የኛን ቅጣት እስከሚቀምሱ ድረስ የኛን ቅጣት እስከሚያዩ ድረስ قل بل هل عندكم من علم فتخرجوه لنا ለመሆኑ ለናንተ እውቀት አላችሁን ለኛ ታወጡልን ዘንዳ فتخرجوه لنا إن تتبعون እናንተ አትከተሉም ኢላ ظن መሰለኝን እንጂ በመሰለኝ ነው የምትጓዙት በመሰለኝ ነው የምትነዱት ኢን ተተቢዑነ ኢላ ظن ወኢን አንቱም እናንተ አይደላችሁም ኢላ ተኽሩሱን የምትገምቱ እንጂ በግምት የምትጓዙ ናችሁ خرس ማለት ምን ማለት ነው ያ شباب خرس خرص إن أنتم إلا تخرصون መገመት ግምት خرስ ማለት በግምት ይሄ ሁለት ቁና ሊሆን ይችላል ይሄ ሁለት ሊሆን ይችላል ይሄ ተደርጎ ሊሆን ይችላል ላይሆን ይችላል የምትለው ይሄ የግምት ንግግር خرስ ይባላል قل بل فلله الحجة البالغة الله ብትሻ ኖሮ እንዴት አደርገን ነበር እያልክ የምታመልጥ እንዳይመስልህ ሊላሂ الحجة البالغة የመጨረሻ ደረጃ የደረሰ አስተማማኝ መረጃ አለው አላህ فلو شاء لهداكم أجمعين بفلق نور الله كلاتشهن ما من يرقاتش نبر لهداكم إلى الصراط المستقيم أجمعين كلكم ሁላችሁንም በአንድ ላይ ሂዳያ ሊሰጣችሁ ይል እንችላለን قل بل هلم شهداءكم الذين يشهدون أن الله حرم هذا استي النزياء الله ارمي عرقاتشون ارمي عرقوا بالنو بلو يتناقروتن تنسي ما ترجعوا نامتو حرم هذا فإن شهدوا بما سكروا فلا تشهد معهم أنت اندات مسكر انديت وشتاتشون نوع ولا تتبع أهواء الذين كذبوا بآياتنا እነዚህ አንቀጾቻችንን ያስተባበሉትን ሰዎች አትከተሏቸው የእነሱን ስሜት እንዳትከተሉ والذين لا يؤمنون بالآخرة እኛ በአኺራ የማያምኑ ሰዎችንም እንዳትከተል وهم بربهم يعدلون እነሱ በጌታቸው የሚያጋሩ ሁነው እያሉ ይላል አላህ ስብሓንሁ ወተዓላ سبحان الله أسأل الله سبحانه وتعالى بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته عسر من ትእዛዛት አስርቱ من نشاتشن عبد الله بن مسعود رضي الله عنه من أراد أن ينظر إلى وصية رسول الله صلى الله عليه وسلم التي عليها خاتمه فليقرأ هؤلاء الآيات نبي عليه الصلاة والسلام ما تماتشون يتكمطباتشون አስርቱን ንዛዜዎች ማወቅ የፈለገ ሰው እነዚህን አንቀጾች ያንብብ ይሉናል እንዴት እንደሆኑ ባጭሩ እናያቸው አዛን ከመደረጉ በፊት ለመጨረስ እንሞክር ቁል በል ለማን ነው አላህ የሚለው እንደዚህ ለነብዩ አለይሂ ሰላቱ ወሰላም ቁል ያ ሙሐመድ ያ ረሱለና አንተ መልእክተኛችን ወይ በል ተዓለው ኑ በላቸው አትሉ ማ ሐረመ ረቡኩም አለይኩም እናንተ በግላችሁ እየተነሳችሁ ይሄ ሐራም ነው፣ ይሄ እንዲህ ነው፣ ይሄ በወንዶች፣ ይሄ በሴቶች፣ ይሄ በጦመኛ፣ ይሄ ባለጦመኛ እያላችሁ የራሳችሁን ስሜት ህግ ተውና አላህ በእናንተ ላይ እርም ያደረገባችሁን ኑ ልንገራችሁ በላቸው። አንደኛው አላ ቱሽሪኩ ቢሂ ሸይአ በአላህ ላይ ማጋራት እንዳይኖር አላህ በአላህ ላይ ማጋራትን እርም አድርጓል አላህ ወቢልዋሊደይኒ ኢሕሳና በወላጆች ጉዳይ ላይ መልካም እንድትውሉ አደራ ብሏችኋል ወላ ተቅቱሉ አውላደኩም ሚን ኢምላቅ ድህነት ፈርታችሁ ልጆቻችሁን እንዳትገሉም አደራ ብሏችኋል ነሕኑ ነርዙቁኩም ወኢያሁም እናንተንም እነሱንም እኛንን የምንመግባችሁና ድህነት ፈርታችሁ እንዳትገሉ ተብላችኋል በላቸው ስንት ሆነ ولا تقربوا الفواحش ما ظهر منها وما بطن ወንጀል የተባለን ይፋዊውም ድብቁንም እንዳትቀርቡ አደራችሁ ተብላችኋል የወንጀል አይነት በይፋ የሚሰራ ነው ወይ ደግሞ በድብቅ የሚሰራ ነው ሁለቱንም አጠገቡ እንዳትደርሱ ስንት ሆነ አራት ወላ ተቅቱሉ ነፍሰ ለቲ ሐረመ ላሁ ኢላ ቢልሐቅ እኛ አላህ እንዳይነኩ ክልክል ያደረጋቸውን ነፍሶችም በአግባቡ እንጂ እንዳትገሏቸው በአግባቡም ይገደልበታል የገደለ ይገደላል ዝሙተኛ የሆነ ካገባ በኋላ ይገደላል እንደዚህ ያመፀ ይገደላል እንደሱ ካልሆነ በስተቀር ነፍስ እንዳታጠፉ ብሏችኋል እነዚህ የመጀመሪያዎቹ ክፍሎች ናቸው ቀጥሎስ ولا تقربوا مال اليتيم إلا بالتي هي أحسن حتى يبلغ أشده እንደሱ ነው ስንተኛው ነው ولا تقتوا ولا تقربوا مال اليتيم የየቲም ገንዘብ ጋር እንዳትቀርቡ ኢላ ቢለቲ ሂ አሕሰን የተሻለ በሆነ መንገድ እንጂ ለራሳችሁ ከምታደርጉት በተሻለ እንጂ ወይም የየቲሙ ገንዘብ ካለበት አህዋል ሻል ባለ ነገር እንጂ እንዳትገቡ حتى يبلغ اشده ብርታቱ ላይ እስከሚደርስ ድረስ ራሱ رشد ይለዋል ሌላ ቦታ ላይ እዚህ أشد አለው አዋቂ ራሱ ማስተዳደር ንብረቱን ማስከበር መከላከል እስከሚደርስ ድረስ وأوفوا الكيل والميزان بالقسط ስፍርንም ሚዛንንም በአግባቡ አሟሉ፣ አታንሸራቱ፣ አታዳሉ፣ አትስረቁ፣ መሻጫና መግዣ ሚዛን አይኑራችሁ ብሏል አላህ በላቸው። ላኑከልፉ ነፍሰን ኢላ ውስዓሃ የሚዛን ነገር ጌታ እንዴት ልንችለው ነው አሉ። ምክንያቱም በጣም ትንሽ ቢሆን በአንዲት ፍሬ በሁለት ፍሬ ሊጋጭ ይችላል እንትኑ ይህንን እንዴት እንዘልቀዋለን? ለምሳሌ ምንድን ነው የሚባለው የሚንሸራተተው ምንድን ነው ምን የሚል የሚታሚ እንደ እንትና የሚባል ራሱ እንትናና እንትና እኮ አንድ ናቸው የሚባሉት ተልባ ተልባ የሚሰፍር ሰው አሁን ሞላሁ ብሎ ሲል አንድ ጊዜ ግርምስ ብሎ ይሄዳል። ምንድን ነው የማደርገው ብሎ እንዳይቸገር ላኑ ከልፉ ነፍሰን ኢላ ውስዓሃ የአቅሟን ያህል እንጂ ነፍስን አናስቸግራትም። አቅማችሁ የቻለ ግን ለመዞን ለማትሞክር አንዳንዱ እኮ ለማውረድ ሲሸጥ ነው፣ ሲገዛ ደግሞ ደገፍ ላላ ስትገዛም ስትሸጥም እኩል ይሁን ነው የሚለው وإذا قلتم فاعدلوا ولو كان ذا ቁርባ ስትናገሩ ፍትሃዊ ሁኑ እውነት ተናገሩ አትዋሹ እንዲህ አሽሙርም አትናገሩ የሆነ ነገር ለከስከስ አድርጋችሁ አትጠቁሙ ለምን ወለው ካነ ዛ ቁርባ ያ የምታናግርበት የምትናገርለት ወይ የምትናገርበት የዝምድና ባለቤት እንኳን ቢሆን ስንት ሆነ ስምንት ብቻ አረ አጣራ አረ ቁጠሩ ወቢዓህድ ላህ አውፉ በአላህ ቃል ሙሉ ዛሊኩም ወሳኩም ቢሂ ለዓለኩም ተተቁን ይሄ ነው አስሩ አደራ የምንላችሁ ይሄ ነውና ለዓለኩም ተተዘከሩን ታስታውሱ ዘንድ ለዓለኩም ተዘከሩን ነው وأن هذا صراطي مستقيما فاتبعوه ይሄ ከዚህ በላይ የነገርናችሁ ቀጥ ያለው መስመሬ የኔ መንገድ ይሄ ነው ይሄን ተከተሉ ወላ ተተቢዑ ሱሙለ የተለያዩ መንገዶችን እንዳትከተሉ ፈተፈረቀ ቢኩም አን ሰቢሊ ዋናውን መስመር ጥላችሁ ትሄዳለች ዛሊኩም ወሳኩም ቢሂ ለዓለኩም ተተቁን ይህ አደራ ያለባችሁ ነው መንገድ ይሄ ነው ለዓለኩም ተተቁን እና እሳትን ትጠነቀቁ ዘንድ ይላል እንግዲህ ከኋላ ጀምረን እንምጣ ሰፋ አድርገን እያየ ነው ትርጉሙን እንኳን ቢያንስ በአንድ ጊዜ ከጨረስ ነው እብን መስዑድ ምን ብለዋል የነቢዩን ማህተም ያለበት አደራ ማየት የፈለገ ሰው እነዚህን ሁለቱን አንቀጾች ይመልከት ሶስቱን አንቀጾች ይመልከት ነው روى الحكم أيضا في مستدركه أيكم يبايعني على ثلاث ሶስት ነገሮች ላይ ቃል የሚገባልኝ ማን ነው አሉ ነቢ ስ ላ ሰለም ሙባያ የሚያደርገኝ ثم تلا رسول الله صلى الله عليه وسلم قل تعالوا أكل ما حرم ربكم عليكم يميلون أذكرنا حتى فرغ من الآيات آيان كجرسوا بهالا فمن وصى فأجره على الله فالنذي بسوست وجه قال يقبان ليسوا النذيهن يعمل يمال النذيهن يتقبر فأجره على الله يزي أجر بالله لينه ومن ابتقص منهن شيئا فأدركه الله به في الدنيا كانت عقوبة كالنذي أن دنيا قدلنا ተውበት ሳያደርግ እዚህ በዱንያ ላይ ቅጣት የደረሰበት እዚሁ ቅጣት ትሆንለታለች ወመን ኺረ ኢለ ልአኺራ ፈአምሩሁ ኢለላህ ወደ አኺራ የተላለፈ ደግሞ አላህ ዘንድ ነው ቢፈልግ ይምረዋል ቢፈልግ ይቀጠዋል አሉ ያ ሙሐመድ قل لهؤلاء المشركين الذين عبدوا غير الله وحرموا ما رزقهم الله وقتلوا أولادهم كل ذلك فعلوه بآرائهم وتسوق الشياطين لهم قل لهم تعالوا نو بلاتشو هلموا وأقبلوا نو أتلوا ما حرم ربكم عليكم عندنا قراتشو الله يكلكلاتشو عندنا النهي عن الشرك قال بأ الله ما قرأت يونجل هلو وانجلنو نبي عليه الصلاة والسلام جبريل متى أبو ذر بنقروا الحديث جبريل متو بشرني أنه من مات لا يشرك بالله شيئا من أمتك دخل الجنة ከህዝቦችህ ከህዝቦችህ በአላህ ማንም ሳያጋራ የሞተ ሰው ጀነት ይገባል ብሎ አበሰረኝ። ቁልቱ ወይን ዘና ወይን ሰረቅ ዝሙት ቢሰራም ቢሰርቅም አልኳቸው አልኩት ጅብሪልን ቃለ ወይን ዘና ወይን ሰረቅ ቢሰርቅም ዝሙት ቢሰራም በአላህ ሳያጋራ የሞተ ሰው ጀነት ይገባል ብሎ አበሰረኝ። قلت وإن زنا وإن سرق آه قلت آه، وإن زنا وإن قال وإن زنا وإن سرق وإن شرب الخمر على ما جرش علينا خمر كان بيتتا خمر كان بيتتا وفي بعض المسانيد والسنن عن أبي ذر قال قال رسول الله صلى الله عليه وسلم نبي صلى الله عليه وسلم اندي بلوال الله اندي هالا يا ابن آدم يا آدم ليش إنك ما دعوتني ورجوتني فإن أغفر لك على ما كان منك ولا أبالي እኔን ከለመንከኝና እኔን ተስፋ ካደረግከኝ የኖረህ ቢኖርህ ከነ ወንጀልህ እምርሃለሁኝ ብሏል። ምንም ወንጀል ቢኖርህ አይገርመኝም ብሏል። ላኡባሊ ወለው አተይተኒ ቢቁራቢል አርዲ ኸጢአ የመሬት ቆዳ የሚሞላ ወንጀል ይዘህ ብትመጣ ያ ሰላም። የመሬት ቆዳ ስፋቱን ተመልከቱ። ولو اتيتني بقراب الارض خطيئه وانجل مولو عند مريض قدام يون اتيتك بقرابها مغفره ما لم تشرك بي شيئا بني اتغرى انجي مريض يملا مزت نو مسقط ادي شرك انت تنققنا توبا اندي يلا ادغنيا يون مرض نجر انديت نو ما ساتاقو لم تتن انديت تتنققوا الله شرك بتام ادغنيا بشتا نو ሽርክን ከተጠነቀቅ ደግሞ እረፍት ነው አዳ ሽርክ ፈልጎ አጠገቡ አይደለም መስማትም አያስፈልግም ስለ ሽርክ እንኳን መተግበሩና ማየቱ ولو وإن أخطأت حتى تبلغ خطاياك عنان السماء ثم استغفرتني غفرت لك تساسته وانجله بسو يسماي ጫፍ ቢደርስ እምርሃለሁኝ على الله ولهذا شاهد في القرآن إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء في صحيح مسلم من مات لا يشرك بالله شيئا دخل الجنة ሁለተኛው الأمر بالإحسان إلى الوالدين ለእናትና ለአባት መልካም መዋል ነው እናትና አባት ከነቢዩና ከአላህ በኋላ ባለ ሐቆች ለሰው ልጅ እነሱ ናቸው እርግጥ ሴት ልጅ ካገባች በኋላ ከአባቷም ከእናቷም የባሉ ሐቅ ይቀድማል ወንድ ልጅ ግን ካገባም በኋላ እናቱ ትቀድማለች። በሚስቱና በእናቱ መካከል ሐቃቸው የእናቱ ነው የሚቀድመው የእሱ የእሷ ግን የባሏ ነው የሚቀድመው። ሶስተኛው አነህዩ አን ቀትሊል አውላድ ምን አልከኝ? አንተ አላ ቱሽሪኩ ቢሂ ሸይአን ነው قل تعالوا أتل ما حرم ربكم عليكم ألا تشركوا به شيئا أيوه وبالوالدين إحسانا ሰው ቁጥሩ ትንሽ አንዳንድ እንደኔ ቁጥር ያልደቀቀለት ነው ወቢልዋሊደይን ኢህሳን አሁን ተራውን ነው በደረጃ ይሆናል እያረጋ ያለው እንጂ አሁን ቁጥር ይስቅብሃል እሱ እንኳን ይሄ ልየው ይሳቀቡ እኮ ስንት ነው እሱ እሱን አብረህ ተከታተል አንዴ በአንድ ቀን በጉልበት ነው ስንት አመት ቀርቼ እኮ እንዴት እንዴት እንደሆነ እነግራለሁ ግን አሁን ተራ ስንተኛ ነው ቢዋሊደይን ሽርክ ተከለከለ ከዚያ በኋላ ዋሊደይን ሁለት ተከታተሉ ሶስተኛው አነሂ ወአን ሊላውላድ አውላድ እ እ እናትና አባት ሐቃቸው በጣም ሰፊ ነው። እንዲህ በአንድ ቀን ተራ አርጎ ጠይቆ እንደው አንዱ ያንተ ቢጤ እኮ ነው ሸሁ ጋር እየበላ ሸሁን busy ሊያረግ ፈልጎ እንዳንተ አራባ አባ ኧረ እነ ሸህ አላቸው። የነቢዩላህ ዩሱፍ ቅስቷ እንዴት ነው አላቸው እሳቸውም ብስል ናቸው የባሱ አንተው ዩሱፍ ነገር ተው ጠፍቶ ተገኙ ነው የሚባለው። ዝም ብለህ አንተ ገንፎን ብላ ነው ሶስተኛ ያደረገው አምባራጅ ነው አምሩ ቢሮባሽ ነው ብላሉ جميع الخلق إلى سمع التلاوة ما حرم الله ቆይ ቆይ አሁን ልጆቹ የሚገባቸው ነው አንደኛው ሽርክን ተከልከሉ ነው ሁለተኛው የወላጆቹን ሐቅ ነው ሶስተኛው የልጆቹ ልጆቹን አትንኳቸው ነው ቀትሊል አውላድ ነው ራ ይርበናል ምን ይለናል <laughs> እንደ ዘንድሮ እኮ ነው ኮንዶም አትጠቀሙ ማለት እኮ ነው በፔሬድ አትጠቀሙ ማለት እኮ ነው አንዳንድ ሰው እኮ እኔን እኔን የማይነካ ይመስለዋልና ይገሉ ነበር ይላል እና አቡ ጀህል መግደል ነው ያንተስ ቢሆን ምናምን ጥይቱ አንድ ነው እንዲያውም ይህ አይሻልም ይሄ ባሰ ያሳይቶ ትንሽ ሳስቦ ምናምን ነው ይሄ ግን እኮ ገና ሳይወለድ የታባቱ ለምን ዱንያ ያያል እኔ ያየሁት ይበቃዋል አራተኛው አነህዩ አን ቀትል ነፍስ ልሙሐረማ የተከለከለችን ነፍስ መግደል ክልክል ነው ተከታተሉት አምስቱ ሲደረስ አይደል سنتوا أنا دي شرك ولد صوص قتل النفس عرض أو ولا تقربوا مال اليتيم إلا بالتي هي أحسن أمس ولا تقربوا الفواحش ما ظهر يلا من إله ولا تقربوا الفواحش امس السلال أردت السنو قتل النفس المحرمة امس አምስት አምስት እሱ ነው ولا تقربوا مال اليتيم ስድስት ነው واوفوا الكيل وال... واوفوا الكيل اوفوا الكيل ስንት ነው واوفوا الميزان ሚዛን ሚዛን ሚዛን እና ከይል የተለዩ ናቸው እኮ ሚዛን ለብቻ ነው ويل للمطففين الذين إذا اكتالوا على الناس وإذا كالوهم أو وزنوهم ለብቻ እኮ ነው ስንት ነው ስምንት وإذا قلتم فاعدلوا ስንት ሆነ ዘጠኝ وبعهد الله أوفوا السر አሁን ተስማምተናል አውቃለሁ አውቃለሁ የት እንደተሸወድክ አግኝቼልሃለሁ እላለሁ የሸኾቹ ኪታብ ነው ከየት እንደተሸወደ ያልገባ መባሒት ነው እሱማ ቁርጡቢ ማለት መሳኢሉን ነው የሚቆጥረው ሸሆቹ መሳኢል ብሎ እዚህ ቁል ተዓለው አያውን ሲፈስር መባሒስ የከፈላቸውን ነው አንደኛ ቁል ላይ ተዓለውን ይፈታል ለምን ሰበበ ኑዙሉ ምንድነው እያለ አላ ኩል ሐል የመሐመድ ጥያቄ እንመልስ የወላጆቹ ሐቅ ምንድነው ምን አርጉላቸው ነው ነው አይደል ምን አርጉላቸው ለወላጅ ምን ይደረጋል ግን ቤት መግዛት ቤት ከሌላቸው ቤት ካላቸው በቃ አጠገቤ ማየት ፈልጋለሁ፣ አትሄድ አገር ለቀህ እኔ አጠገቤ ፈልጋለሁ፣ ቡና የሚያጣጣ ይፈልጋለሁ፣ ሂድ አጣጣባ እ ዙሩፉ ካልቻለ ያሳምን። ይኸው እየተቸገርኩ ነው፣ እንዴት አደርጋለሁ? እናንተንም አስተጋገር ነው። አለበለዚያ ምንም ነገር እኮ የለም። እነሱ እኮ የአንድ የአንድ መቶ ብር እቃ እድሜ ልክህን ልጅ ያደረገልኝ እያለች አስመርቅ። ለሌላ ሰው ግን አንድ ሺህ ብር አውጥተህ ሰጥተው እርጉም አንድ ሺህ ብር ምናት ለሱ ይልሃል። እናት በጣም በትንሽ ነገር ነው የሚሰማትም የምትመርቀውም የምትረግመውም። ስለዚህ እነሱን ማስደሰት ሀቃቸውን መጠበቅ የሚባለው ነገር በጣም ትልቅ ነገር አድርጎ አይደለም። እነሱ ግን ታመው ቢሆን ተጎድተው ቢሆን ተቸግረው ቢሆን የበለጠ እኮ ነው። እኛ ጋር አሁን ያለው ትውልዱ እናትን መከደም ማለት አለማስራብ ይመስለዋል። በቃ እየላኩላቸው ነው። ምን አድርጉ ነው የሚሉት ከዚያ በኋላ ይላል። እናት እኮ አንተን አንተ ሳትነ ሳትኖር እኮ ስትበላ የነበረች ናት። እናት አንተን እናንተ ሳትኖሩ ስትኖሩ የነበሩ የነበሩ እናትና አባት ናቸው። መኖራቸው ላይ አይደለም ጥያቄያቸው። ጥያቄያቸው አንተን አጠገባቸው ማየት ይፈልጋሉ። የአንተን ድምፅ መስማት ይፈልጋሉ የአንተን እንክብካቤ ይፈልጋሉ ስለዚህ እናትና አባት እንደሌላው ሰው እርዳ ሰድቅ እንደምንለው ትርፍ ነገር አይደሉም ነቢዩን አለይሂ ሰላቱ ወሰላም አንድ ሰውዬ መጥቶ መን አሐቁ الناس بحسن صحابتي ያላቸው እዚህ መሬት ላይ ጓደኛ ወዳጅ ከማደርገው ነገር መካከል ማንን ነው ቅድሚያ መስጠት ያለብኝ ኡሙክ እናት ናታ። ደግሞ ማን ነው ተብሎ ይጠይቃል። ከዚያ ቀጥየስ ኡሙክ አሁንም ምክንያቱም ይሄ ሰውዬ በደንብ ያልገባው ነው። ሶስት ጊዜ እናትህ ለእናትህ ብለው አራተኛ አባት አሉ። አየህ በእናትና በአባት እንኳን ይሄን ያህል ልዩነት አለ። አንዳንድ እናቶች በጣም ጥሩ እናቶች አሉ። በጣም ያንተን ደካማ ጎንህን ይፋ የማያወጡ አባቶች ደግሞ በጣም በትንሽ የሚከፋቸው አባትህንም መንከባከብ ያስፈልገዋል። አንዳንዱ እናቱ ጋር ይሆንና እናቲቱ ገና ሀሳብ ጀመር ስታደርግ አባትየው ላይ አናቱ ላይ ሊወጣ ይፈልጋል። ይሄም ስህተት ነው። እንዴ እሷ ብቻ ናት የወለደች? አንዳንዱ አንዱ ተጣልቶ እናት እናቱ ጋር ሆኖ አባቱን ተጣላና እኔ እኔ አባት አይደለሁም አለው። አይደለሁም አለ። እንዲህ ንገረኛ ሚስጥር ተነግሮሃል ማለት ነው አለ። አየህ ሰውየው ጥቁር ፀጉር ሰንጣቂ ነው። አዞረና ወደዚያ አልጠመዘዘው ምን ልትል ነው? አባቴ አይደለም መልክ አይደለም መልከኝ አይደል? አሁን ንገረኝ አባትህን የሰው ልጅ ሳሳድግ ኑር ያለው ማለት ነው። እኔም ፈርቻለሁ እንዲህ ስትደፍረኝ እንዲያው ከኔ የመጣ ቢሆንማ እንዲህ አታደርገኝም ብዬ ነው። እንዲያው ከዚያ በኋላ አፉን ነው የዘጋው። ሴትዮዋም ራሱ መናገር አቆመች። ታዲያ አባቴ አይደለህም ይባላል። በተለይ እናቱ መካከል እኔ ግን ያው ቀላልጄ ወመን ዩሻቢሃ በሁ ፈማ ظلم ነው መልኩ ይመስላል ልጁ አባትየው። እሱ እንኳን ብዙ የሚያሳማ አይደለም። አላህ አንተን ክፉነትህን አይቶ መልኩን አስመስሎ ሰጥቷታል አልኩት። እንዴት አለኝ። ይሄው አፍንጫው እስቲ ፎቶግራፉን ነው ያንተ ፎቶግራፍ አንጣና ልጅህ ነው አልኩት። አላቅም ያለ አይ የነገርኩ የመሳሰሉት ይሄ ሰው እንደ ተሌላ የመጣ ይመስላል እናስመስክር አልኩት። ብትተኙ እግራችሁ ቢታይ ራሱ አንድ ነው። ዝም ብለህ ነው እና ታዲያ ከየት አምጥቶ ነው አባቴ አይደለም የሚለው? እሱ ተሳሳተ፣ አንተ ተሳሳታለህ የበለጠ እሱ የተናገረው በኩርኩም በምናምን ይታለፋል። አንተ የተናገርከው ግን ለሰማንያ ጅራፍ ያበቃል። እናቲቱን እኮ እንትን አላት አይደል? ሰደባት እኮ መገረፍ አለበት ሰው እና አንዳንድ ጊዜ ልጆች ለዚህ የሚያበቁት ምንድን ነው? እናትን በጣም አከበርን ብለው ወደ ማን ይሄዳሉ? ወደ እናት ይሉና አባትን አባትን አብረው ሊጣሉ እናት ጋር ሆነ ማናውቅበት መሰለህ እንዲህ አይባልም። አንዳንዱ ደግሞ እናቱ አባት ያለውን በሙሉ መስማት አለብሽ። ኧረ አልተመቸኝም፣ ባይመችሽም አይሆንም። ብዙ ጊዜ እናትና አባት መካከል ያሉ ልጆች ሲጣሉባቸው ከቻሉ ሁለቱም መካከል መውጣት ቢችሉ ግን አይቻልም። በጣም ይከብዳል። በጣም ፈተና። በዚያን ቀን ደግሞ አዲል መሆን ምን الحقوق ነው። ለማንኛውም አታዳላ አባትና እናት እስከመቼ ድረስ እሺ ይባላሉ ሽርክ እስካላዘዙ ድረስ አላህን ለሚያጣላ ነገር ትእዛዝ እስካላመጡ ድረስ እዚያ ቀን ሲደርሱ ግን ክብራቸው በሙሉ አፈርድሜ ይበላል ሂጃብ አትለብሽም ካለችሽ ተያ ይቺ በቃ ድንበሯን አልፋለች ሰዎች ድንበር ሲያልፉ ሲለቁ ተጎትተው ይወርዳሉ አይደል ዘልቃ ዘልቃ ወደ አላህ ህግ ስትወርድ ትወርዳለች፣ ተጎትታ ትወድቃለች። እንዲሁ ሶላት አትሰግድም ካለ እንዲህ ስለ ዲን ምናምን የሚነካ ከመጣ ይወርዳል። ወኢን ጃሃዳከ አላ አን ቱሽሪከ ቢማ ለይሰ ለከ ቢዕልም ፈላ ቱጢዕሁማ ሁኖስ በኋላስ ማዕቀብ እንጣልባቸው። አይ وصاحبهما في الدنيا ማዕሩፋ በዱንያ ላይ ቢከፍሩም በገብርኤልም ቢያምኑ በጀይላኒም ቢያመልኩ ቀለብ ላይ ማዕቀብ እንዳጥልባቸው አንዳንዱ የጀላኔ ቡና የምታፈሉ ከሆነ መላኩን አቆማለሁ ይላለሁ አራ ማዕቀብ ልጥል ማለት ነው አላህ እንኳን በእኔ ስላሻረካችሁ ውሃ አልሰጣችሁም አላላቸው ነቢዩላህ ኢብራሂም እንዲህ ብለው ነበር እኔ ለከፈረ ብትሰጥ አሰጥ ወርዙቅ ምንሁም መን አመነ ወርዙቅ መን አመነ ምንሁም ወርዙቅ መን አመነ ሲሉ አላህ ምን አለ ወመን ከፈር ካፊሩን ማበላለሁ ደግሞ ተበልቶ ለሚጣራ ተጠጥቶ ለሚሸና ነገር ሰጣቸዋለሁ እንደዚህ ነው ትዛዙ ሽርክ ላይ ሲመጡ ግን አይሆንም سعد بن سعد بن ابي وقاص ሰልመው ተደብቀው ነበር የሚኖሩትና አንድ ጊዜ በጣም እናቲቱ ሰማችና ያዙ ይልቀቁኛለች በጣም ስለሚወዷት አያሳፍረኝም ልጄ ብላ እኔማ ካልከፈርክ የሙሐመድን ሃይማኖት ካልተውክ ምግብ አልበላም፣ ውሃም አልጠጣ፣ ጥላም አልጠለልም፣ እንዲሁ ፀሐይ የመታኝ የመካ እሳት በልቶኝ እሞታለሁኝ ብላ ቁጭ አለች በረሃው ላይ። ልጅ ናትን ልጅ ነውና ተጨነቀ። ሊያሳምን ሞከረም እምቢ አሉት። እስቲ ሌላ መፍትሄ ይኖራል ብሎ ነቢዩ ጋር አለይሂ ሰላቱ ወሰላም ሄዶ ነገራቸው። ዝም በላት ሲያየት አሁንም ፀሐይ ላይ ነች፣ ሲመጣ አሁንም ፀሐይ ላይ ነች፣ ሲመጣ እስከ መሞት ድረስ አለች። ወይ ብትሞች ለው ካነ ለኪ ሚአቱ ነፍሲን አንድ አይደለም መቶ ነፍስ ቢኖርሽ ثم رخ ثم خرجت الواحد واحدة تلو الأخرى ما كفرت بدين محمد عليه الصلاة والسلام አንድ ነፍስ አይደለም መቶ ነፍስ ኑሮሽ አንድ ባንድ እየወጣሽ ሰከራት الموت እያንፈራገጠሽ መቶ ጊዜ ስትሞች ባይሽ ላንቺ ደስ ይበል ብዬ አልከፍርም የአላህን ህግ ሲነኩ ይሄን ያህል ነው አቋም ሊሆን የሚገባው። አንዳንዱ እናቴን ከሚከፋት ብዬ ኒቃብ አወለቅኩኝ፣ እናቴን ከሚከፋት ብዬ የጅላኔ ቡና ማፍላት ጀመርኩኝ። እሰይ እናትህንና አላህን እኩል አረግሽ ማለት ነው። አንዳንዱ ደግሞ ባሌ ፍቃደኛ አይደለም፣ ኒቃብ ማውረድ ይፈቀድልኛል። እነ ባል ከመቼ ወዲህ ነው እንዲህ ያለ ስልጣን የተሰጣቸው? የትኞቹ ባሎች ናቸው እነዚህ የዱንያዎቹ ከአላህ ጋር የሚጣሉት ሰው ደግሞ ወንድ ደግሞ ሚስቱ እንድትሸፈነው እንጂ እንድትገለጥ ይወዳል ባላ ሚስትህ ለብቻ ብትሆን ደስ የሚልህ ሌላ ሰው ሲያያት እንዲህ ደበቅ ብሎ ሲያያት እንኳን አይኑን በወጋው ደስ ይለኛል እንዴት ነው የምታያት ሚስቴ ታይልኝ ብለህ ነው ምን ተገለጭ የምትላት ከብት እንኳን እኮ የመረጣትን ላም አያስነካም። እንዲህ ዝቅ ዞር ብሎ ካያት ሂዶ ደፍቶት ነው የሚመጣው። ምን አገባህ የኔ ነው የኔን ነገር ማለት ነው እኮ አይደል? ታዲያ አንተ ከእንስሳ በታች ልትሆን ነው? ሚስትህ አብራህ እየሄደች ጎረምሳ እንዲህ ለቅሳት አዑዙ ቢላህ ልጆችን አትንኳቸው። ልጅ የሚገደልበት ሁለት ነገር ነው ያለው። አንደኛው ድህነት ተፈርቶ ድህነት ተፈርቶ ማለት የዘንድሮው ነው አባይ ማህደሪያ የለው ግን ይዞ ይዞራል እኔ የቤት ክራይ የምከፍለው የለኝ አዳማ እናግባለ እኔ ያገባሁ እንጂ ለወልድ አስቤያለሁ እንጂ ማግባት አስቤያለሁ ግን መውለድ አልፈልግም እንደዚህ የሚባል ነገር አለ ሁለተኛው ለምን ይገደላል ሴቶች ይሆኑና ያስደፍሩናል ብሎ ሴት አይወድም ብዙ ሰው ሴት ተወለደ ሲሉት አሁንም ያለው ሰው እኮ ነው ሴት ተወለደ ሲሉት ርር ትክክል ነው የሚለው وإذا بشر أحدهم بالأنثى ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدسه في التراب ألا ساء ما يحكمون ሚስት ወለደች ምን ወለደች ሴት ሴት በአላህ የሴት ያለህ ነው ደግሞ ቢለው እኮ አንድ ወር ቢከለክሉት ከሚስቱ የሴት ድምፅ በሰማ ቁጥር ያቃጭልበታል ጆሮ። ሴት ያስፈልገዋል ማለት ነው አይደል? እናንተ ሴት ካልወለድክ ለሚቀጥለው ትውልድስ ማን ይሁን? ያንተ መድኃኒት ሴት ከሆነች እንደውም እኮ አንድ ሴት አትወቃውም ሁለት ሴት ነው የሚፈልገው። እናት ያስፈልገዋል። እናቱን እናቱን እኮ ነው የሚላት ይላት ማለት ነው። እቺ ልጅ እኮ ነገ እናት ትሆናለች አይደል? ሴት ተወለደች ብሎ አሁንም ቢሆን ጃሂልያው አለ ትንሽ እንትኑን ሞደርን ሆኖ ወንድ ተወለደ ውስታ ሰው መሰለህ የተወለደው ወንድ ነው እኮ አለ ኦሆ ይህቺ ልጅ ሴት ወልዳ ቢሆን ኖሮ ሴት ከወለድሽ ትሰጃለሽ አገርሽ ወንድ ከወለድሽ እናሳድገዋለን እዚህ ብሎኛል አለ እና ዱዓ የማደርገው አሁን ወንድ ይወለድ ብዬ ነው ሲወለድ ሴት ነው መላክ አለበት ሴት ልጅ ኧረ እዚሁ እኮ ነው ጅዳ እኔ ከሽ እንዳይሆን ማለት እሷን እንዲሁ ለምን ተወለደ ሴት ተወለደችበት ተብሎ እንዳይወራ ነው ይዘው ሄደው እያሳደጉ እሱ ለዚህ ነው እኮ የሚያሳድጉም ሆነው እንዳትወልድ እኔ አንዷ ምን አለችኝ እሺ ልውለድ እና እኔ ላሳድገው እንደ አትን ብቻ አትከልክለኝ በፍጹም አትወልድ አትወልድ መወለድ የለበትም